ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ ልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ በአፔክስ ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላይ ነገሰ በዚያም ዘመን ንጉሡ አርጤክስስ በሱሳ ግንብ በነበረው በመንግሥቱ ዙፋን ላይ ተቀምጦ ሳለ በነገሰ በሦስተኛው ዓመት ለባለሟሎቹና ለአገልጋዮቹ ሁሉ ግብዣ አደረገ። የፋርስና የሚዶን ታላላቆች ሁሉ የየአገሩ አዛውንትና ሹማምንትን በፊቱ ነበሩ። የከበረውንም የመንግሥቱን ሀብት የታላቁንም የግርማዊነቱን ክብር መቶ ሰማንያ ቀን ያህል አሳያቸው። ይህም ቀን በተፈጸመ ጊዜ በሱሳ ግንብ ውስጥ ለተገኙት ሕዝብ ከታላቁ ጀምሮ እስከ ታናሹ ድረስ ንጉሡ በንጉሡ ቤት አትክልት ውስጥ ባለው አደባባይ ሰባት ቀን ግብዣ አደረገ። ነጭ፣ አረንጓዴ፣ ሰማያዊ መጋረጆች ከጥሩ በፍታና ከሐምራዊም ግምጃ በተሠራ ገመድ በብር ቀለበትና በእብነ በረድ አዕማድ ላይ ተዘርግተው ነበር። አልጋዎቹም ከወርቅና ከብር ተሠርተው በቀይ በነጭ በቢጫና በጥቁር እብነ በረድ ወለል ላይ ነበሩ። መጠጡም በልዩ ልዩ በወርቅ ዕቃ ይታደል ነበር። የንጉሡም የወይን ጠጅ እንደ ንጉሡ ለጋስነት መጠን እጅግ ብዙ ነበረ። ንጉሡም እንደ ሰው ሁሉ ፈቃድ ያደርጉ ዘንድ ለቤቱ አዛዦች ሁሉ አዞ ነበርና መጠጡ እንደ ወግ አልነበረም። ንግሥቲቱም አስጢ በንጉሡ በአርጤክስስ ቤት መንግሥት ለሴቶች ግብዣ አደረገች። መጽሐፈ አስቴር ምዕራፍ አንድ ማማረር አንደበቴን ቅኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው በድንኳኔ እልልታ ሙሉ ነው ዙፋኔ ዝማሬ ሙሉ ነው በማንነት ላይ እግዚአብሔር ታላቅ ነው። በሰባተኛውም ቀን ንጉሥ አርጤክስስ ሲወኝ ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስጢን መልከ መልካም ነበረችና ውበቷን ለአሕዛብና ለአለቆቿ እንዲታይ የመንግሥቱን ዘውድ ጭነው ወደ ንጉሡ ፊት ያመጧት ዘንድ በፊቱ የሚያገለግሉትን ሰባቱን ጃንደረቦች ምሁማንን፣ ባዛንን፣ ሃርቦናን፣ ገበታ፣ ዘቶልታን፣ ዜታርን፣ ከርከስን አዘዛቸው። ነገር ግን ንግሥቲቱ አስጢን በጃንደረቦቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሡም እጅግ ተቆጣ፣ በቁጣውም ተናደደ። የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ሕግንና ፍርድን በሚያውቁ ሁሉ ፊት የንጉሡ ወግ እንዲህ ነበረና ንጉሡ የዘመኑን ነገር የሚያውቁትን ጥበበኞችን በመንግሥቱም ቀዳሚዎች ሆነው የሚቀመጡ የንጉሡ ባለሟሎች ሰባት የፋርስና የሚዶም መሳፍን አርቄሲዮስ፣ ሼታር፣ አድማታ፣ ተርሺሽ፣ ሜሬስ፣ ማልሰኤር፣ ምሙካን በአጠገቡ ሳሉ በጃንደረቦች እጅ የተላከውን የንጉሡን የአርጤክስስን ትእዛዝ ስላላደረገች በንግሥቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድን ነው አላቸው። ምሙካንም በንጉሡና በአዛውንቱ ፊት እንዲህ አለ። ንግሥቲቱ አስጢን አዛውንቱንና በሁሉና በንጉሡ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሡን ብቻ የበደለች አይደለችም። ይህ የንግሥቲቱ ነገር ወደ ሴቶች ሁሉ ይደርሳልና ንጉሡ አርጤክስስም ንግሥቲቱ አስጢ ወደ እርሱ ትገባ ዘንድ አዘዘ። እርሷ ግን አልገባችም ተብሎ በተነገረ ጊዜ ባሎቻቸው በዐይናቸው ዘንድ የተናቁ ይሆናሉ። ዛሬም የንግሥቲቱን ነገር የሰሙት የፋርስና የሚዶን ወይዛዝር እንዲህና እንዲህ ብለው ለንጉሡ አዛውንት ሁሉ ይናገራሉ። ንቀትና ቁጣም ይበዛል። ንጉሥም ቢፈቅድ አስጢን ወደ ንጉሡ ወደ አርጤክስስ ፊት ከእንግዲህ ወዲህ እንዳትገባ የንጉሥ ትእዛዝ ከእርሱ ይውጣ፣ እንዳይፈርስም በፋርስና በሚዶን ሕግ ይጻፍ። ንጉሡም ንግሥትነቷን ከእርሷ ለተሻለችው ለሌያኛይቱ ይህ የንጉሡም ትእዛዝ በሰፊው መንግሥት ሁሉ በተነገረ ጊዜ ሴቶች ሁሉ ባሎቻቸውን ታላቁንም ታናሹንም ያከብራሉ። ይህም ምክር ንጉሡንና አዛውንቱን ደስ አሰኛቸው። ንጉሡም እንደ ምሙካን ቃል አደረገ። ሰው ሁሉ በቤቱ አለቃ ይሁን፣ በአሕዛብም ቋንቋ ይናገር ብሎ ለአገሩ ሁሉ እንደ ጽሕፈቱ ለሕዝቡ ሁሉ እንደ ቋንቋው ደብዳቤዎቹን ወደ ንጉሡ አገሮች ሁሉ ሰደደ። ምዕራፍ ሁለት ከዚህም ነገር በኋላ የንጉሡ የአርጤክስስ ቁጣ በበረደ ጊዜ አስጢንና ያደረገባቸውን የፈረደባትንም ነገር አሰበ። ንጉሡንም የሚያገለግሉ ብላቴኖችን እንዲህ አሉት መልከ መልካም የሆኑ ደናግል ለንጉሡ ይፈለጉለት። ሴቶችን ከሚጠብቅ ከንጉሡ ጃንደረባ ከሄጌ እጅ በታች እንዲያደርጓቸው መልከ መልካሞቹን ደናግል ሁሉ ወደ ሱሳ ግንብ ወደ ሴቶች ቤት ይሰብስቧቸው። ንጉሡ በመንግሥቱ አገሮች ሁሉ ሹማምንቶችን ያኑር፣ ቅባትና የሚያስፈልጋቸውን ይስጣቸው። ንጉሡንም ደስ የምታሰኝ ቆንጆ በአስጢን ስፍራ ትንገስ። ይህም ነገር ንጉሡን ደስ አሰኘው፣ እንዲህም አደረገ። አንድ አይሁዳዊ የቂስ ልጅ የስሜኢ ልጅ የኢያኤር ልጅ መርዶኪዎስ የሚባል ብንያማዊ በሱሳ ግንብ ነበረ። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሥ ኮንያንን ጋር የተማረኩት ምርኮኞች ከኢየሩሳሌም የተማረከ ነበረ። አባትና እናትም አልነበራትምና ያጎቱን ልጅ ሀዲሳ የተባለችውን አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷም እናቷም ከሞቱ በኋላ መርዶኪዎስ እንደ ልጅ አድርጎ ወስዷት ነበረ። የንጉሡም ትእዛዝና አዋጅ በተሰማ ጊዜ ብዙዎቹ ቆነጃጅት ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሡ ቤት ወደ ሴቶች ጠባቂው ወደ ሄጌ ተወሰደች። ቆንጆይቱም ደስ አሰኘችው፣ በእርሱም ዘንድ ሞገስን አገኘች። ቅባቷንም ድርሻዋንም ከንጉሡ ቤት ልታገኝ የሚገባትን ሰባት ደንገጥሮች ፈጥኖ ሰጣት። እርሷንና ደንገጥሮቿንም በሴቶች ቤት በተመረጠ ስፍራ አኖረ። ይህንም እንዳትናገር መርዶኪዎስ አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶኪዎስም የአስቴርን ድህነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበረ። የመንጻታቸውም ወራት ስድስት ወር ያህል በከርቤ ዘይት ስድስት ወርን በጣፋጭ ሽቱና በልዩ ልዩ በሚያነጻ ነገር ይፈጸም ነበርና እንደ ሴቶቹ ወግ አሥራ ሁለት ወር እንዲሁ ከተደረገላት በኋላ ወደ ንጉሡ ወደ አርጤክስስ ለመግባት የእያንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚህ ወግ ቆንጆይቱ ወደ ንጉሥ ትገባ ነበረ። ከሴቶች ቤት ወደ ንጉሱ ቤት ለመውሰድ የምትሻውን ሁሉ ይሰጧት ነበር። ማታም ትገባ ነበር። ሲነጋም ተመልሳ ወደ ሁለተኛው ሴቶች ቤት ቁባቶችን ወደሚጠብቅ ወደ ንጉሡ ጃንደረባ ወደ ጋይ ትመጣ ነበረ። ንጉሱም ያልፈለጋት እንደሆነ በእሷም ያልተጠራች እንደሆነ ከዚያ ወዲያ ወደ ንጉሱ አትገባም ነበር። ወደ ንጉሡም ትገባ ዘንድ የመርዶኪዎስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂው የንጉሡ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበረ። አስቴርን በሚያዩት ሁሉ ዓይን ሞገስን አግኝታ ነበርና አርጤክስስም በነገሰ በሰባተኛው ዓመት አዳር በሚባለው በአስራ ሁለተኛው ወር አስቴር ወደ ንጉሡ ቤት ተወሰደች። ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ። በዐይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግሥቱንም ዘውድ በራሷ ላይ አደረገ። በአስጢንም ፋንታ አነገሳት። ንጉሡም ስለ አስቴር ለባለሟሎቹና ለአገልጋዮች ሁሉ ሰባት ቀን ያህል ትልቅ ግብዣ አደረገ። ለአገሮቹም ሁሉ ይቅርታ አደረገ። እንደ ንጉሡም ለጋስነት መጠን ስጦታን ሰጠ። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶኪዎስ በንጉሡ በር ይቀመጥ ነበረ። አስቴርም ከዚህ ጋር እንዳደረገችበት ጊዜ የመርዶኪዎስን ትእዛዝ ታደርግ ነበርና መርዶኪዎስ እንዳዘዛት አስቴር ወገኗንና የሕዝቧን አልተናገረችም። በዚያም ወራት መርዶኪዎስ በንጉሡ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሡ ጃንደረቦች ሁለቱ ገበታና ታራ ተቆጡ። እጃቸውንም በንጉሡ በአርጤክስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርዶኪዎስ ተገለጠ። እርሱም ለንግሥቲቱ ለአስቴር ነገራት። አስቴርም በመርዶኪዎስ ለንጉሡ ነገረች። ነገሩም ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሡ ፊት በታሪክ መጽሐፍ ተጻፈ። ምዕራፍ ሶስት ከዚህም ነገር በኋላ ንጉሥ አርጤክስስ የአጋጋዊውን የሐማዳቱን ልጅ ሐማን ከፍ ከፍ አደረገው፣ አከበረው። ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት። ንጉሡም ስለ እርሱ እንዲህ አዞ ነበርና በንጉሡ በር ያሉት የንጉሡ ባሪያዎች ሁሉ ተደፍተው ለሐማ ይሰግዱ ነበረ። መርዶኪዮስ ግን አልተደፋም፣ አልሰገደለትም። በንጉሡም በር ያሉት የንጉሡ ባሪያዎች መርዶኪዎስን የንጉሡን ትእዛዝ ለምን ትተላለፋለህ አሉት። ይህንም ዕለት ዕለት እየተናገሩ እርሱ ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶኪዎስ ነገር እንዴት እንደሆነ ያዩ ዘንድ ለሐማ ነገሩት። ሐማም መርዶኪዎስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቈጣ። የመርዶኪዎስን ወገን ነግረውት ነበርና በመርዶኪዎስ ብቻ እጁን ይጭን ዘንድ በዐይኑ ተናቀ። ሐማም በአርጤክስስ መንግሥት ሁሉ የነበሩትን የመርዶኪዎስን ሕዝብ አይሁድን ሁሉ ሊያጠፋ ፈለገ። በንጉሡም በአርጤክስስ በዐሥራ ሁለተኛው ዓመት ከመጀመሪያው ወር ከኒሳን ጀምሮ በየዕለቱና በየወሩ እስከ ዐሥራ ሁለተኛው ወር እስከ አዳር ድረስ በሐማ ፊት ፉር የተባለውን ዕጣ ይጥሉ ነበር። ሐማም ንጉሡን አርጤክስስን አንድ ሕዝብ በአሕዛብ መካከል በመንግሥት አገሮች ሁሉ ተበትነዋል፣ ሕጋቸውም ከሕዝቡ ሁሉ ሕግ የተለየ ነው፣ የንጉሡንም ሕግ አይጠብቁም፣ ንጉሡ ይተዋቸው ዘንድ አይገባውም፣ ንጉሡን ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉሡ ግምጃ ቤት ያገቡት ዘንድ አስር ሺህ መክሊት ብር የንጉሡን ሥራ በሚሠሩት እጅ መዝናለሁ አለው። ንጉሡም ቀለበቱን ከእጁ አወለቀ። ለአይሁድም ጠላት ለአጋጋዊው ለሐማዳቱ ልጅ ለሐማ ሰጠው። ንጉሡም ሐማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩንም ሕዝቡንም ለአንተ ተሰጥቶሃል አለው። በዓመት ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። መጀመሪያው የኮ በአስራ ቀን የንጉሡ ጸሐፊ ተጠሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 አገሮች በየአገር ወዳሉ ሹማምንትና አለቆች ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሡ በአርጤክስስ ሃማ እንዳዘዘ ተጻፈ። በንጉሱም ቀለበት ታተመ። በ በአስራ ሁለተኛውም ወር በአዳር በአስራ ሦስተኛውም ቀን አይሁድን ሁሉ ልጆችንና ሽማግሌዎችን ሕፃናቶችንና ሴቶችን በአንድ ቀን ያጠፉና ይገድሉ ዘንድ ይደመስሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎቹን በመልእክተኞች እጅ ወደ ንጉሡ አገሮች ሁሉ ተላኩ። በዚያም ቀን ይዘጋጁ ዘንድ የደብዳቤውን ቅጂ በየአገሩ ላሉ አሕዛብ ሁሉ ታወጀ። መልእክተኞቹም በንጉሡ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሡና ሐማ ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች። ብሎ ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለው። አንደበቴን ከኔ ሞልቻለው ቢፈራረ አልወርድም ከምስጋና ማማ መርዶኪዎስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ። ወደ ከተማይቱ መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። ማቅም ለብሶ በንጉሡ በር መግባት አይገባም ነበርና እስከ ንጉሡ በር አቅራቢያ መጣ። የንጉሱን ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ልቅሶና ዋይታም ሆነ። ብዙዎችም ማቅና መድን አነጠፉ። የአስቴርም ደንገጥሮቿ ጃንደረቦቿን መጥተው ነገሯት። ንጉሥቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለብስ ዘንድ ለመርዶኪዎስ ሰደደችለት። እርሱ ግን አልተቀበለም። አስቴርም ያገለግላት ዘንድ ንጉሡ ያቆመውን አክራንቲዮስን ጠራች። እርሱም ከጃንደረቦች አንዱ ነበረ። እርሱም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶኪዮስ እንዲሄድ አዘዘችው። አክራንቲዮስም በንጉሡ በር ፊት ወደ ነበረች ወደ ከተማይቱ አደባባይ ወደ መርዶኪዮስ ወጣ። መርዶኪዮስም የተደረገውን ሁሉ አይሁድንን ለማጥፋት ሃማ በንጉሡ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጅ ሰጠው። ወደ ንጉሡም ገብታ ስለ ሕዝቧ ትለምነውና ትማልደው ዘንድ እንዲነግራትና እንዲያዛት ነገረው። አክራንቲዎስም መጥቶ የመርዶኪዎስን ቃል ለአስቴር ነገራት። አስቴርም አክራንቲዎስን ተናገረችው። ለመርዶኪዎስም እንዲህ የሚል መልእክት ሰጠችው። የንጉሡ ባሪያዎችና በአገሮችም የሚኖሩ ሕዝብ ሁሉ ወንድም ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህን ሰላሳው ቀን አልተጠራው። አክራንቲዎስም የአስቴርን ቃል ለመርዶኪዎስ ነገረው። መርዶኪዎስም አክራንቲዎስን ሂድና ለአስቴር እንዲበላት አለው። አንቺ በንጉሡ ቤት ስለሆን ከአይሁድ ሁሉ ይልቅ ድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብቲ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግሥት ያመጣሽ እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶኪዮስ እንዲመልስ አዘዘችው። ሄደው በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ ሦስት ቀንና ሌሊቱን ቀኑን አትብሉም አትጠጡም፣ እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግም ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። መርዶኪዎስም ሄዶ አስቴር እንዳዘዘች ሁሉ አደረገ። ምዕራፍ አምስት በሦስተኛውም ቀን አስቴር ልብሰ መንግሥቷን ለብሳ በንጉሡ ቤት ትይዩ በንጉሡ ቤት በውስጠኛው ወለል ቆመች። ንጉሡም በቤቱ መግቢያ ትይዩ ቤተ መንግሥቱ ውስጥ በንጉሡ ዙፋን ላይ ተቀምጦ ነበር። ንጉሡም ንግሥቲቱን አስቴር በወለሉ ላይ ቆማ ባየ ጊዜ በዐይኑ ሞገስን አገኘች። ንጉሡም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች። ንጉሡም ንግሥት አስቴር ሆይ የምትለምኙ ምንድነው? የምትሹስ ምንድነው? ነው? ስለ መንግሥቴ እኩሌታም እንኳን ቢሆን ይሰጥሻል አላት። አስቴርም ለንጉሡ መልካም ሆኖ ቢታይ ንጉሡ ወዳዘጋጀውለት ግብዣ ከሐማ ጋር ዛሬ ይምጣ አለችው። ንጉሡም አስቴር እንዳለች ይደረግ ዘንድ ሐማን አስቸኮሉት ንጉሡና ሐማ አዘጋጀችው ግብዣ መጡ። ንጉሡም በወይኑ ጠጅ ግብዣ ሳለ አስቴርን የምትሺው ምንድን ነው ይሰጥሻል? ልመናሽንስ ምንድን ነው? እስከ መንግሥቴም እኩሌታ እንኳን ቢሆን ይደረግልሻል አላት። አስቴርም መልሳ ልመናዬን የምሻው ነገር ይህ ነው። በንጉሥ ዘንድ ሞገስ አግኝቼ እንደሆነ ልመናዬንም የሚፈጽም ዘንድና የምሻውንም ያደርግ ዘንድ ንጉሡን ደስ ቢያሰኘው ንጉሡና ሐማ ወደማዘጋጅላቸው ግብዣ ይምጡ፣ እንደ ንጉሡ ነገር ነገ አደርጋለሁ አለኝ። በዚያን ቀን ሐማ ደስ ብሎት በልቡም ተደስቶ ወጣ። ነገር ግን መርዶኪዎስ በንጉሡ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሐማ በመርዶኪዎስ ላይ እጅግ ተቆጣ። ሐማ ግን ታግሶ ወደ ቤቱ ሄደ። ልኮም ወዳጆቹንና ሚስቱን ዙሳራን አስጠራ። ሐማም የሀብቱን ክብርና የልጆቹን ብዛት ንጉሡም ያከበረበትን ክብር ሁሉ በንጉሡም አዛውንትና በባሪያዎቹ ላይ ከፍ ከፍ እንዳደረገው አጫወታቸው። ሐማም ንግሥቲቱን አስቴር ወዳዘጋጀችው ግብዣ ከኔ በቀር ከንጉሡ ጋር ማንንም አልጠራችም ደግሞም ነገ ከንጉሡ ጋር ወደ እርሷ ተጠርቻለሁ። ነገር ግን አይሁዳዊው መርዶኪዎስ በንጉሡ በር ተቀምጦ ካየው ይህ ሁሉ ለእኔ ምንም ምን አይጠቅመኝም አለ። ይዞ ዞሳራና ወዳጆቹ ሁሉ ቁመቱ አምሳ ክንድ የሆነ ግንድ ይደረግ፣ ነገም መርዶኪዎስ ይሰቀልበት ዘንድ ለንጉሡ ተናገር፣ ደስ ብሎም ከንጉሡ ጋር ወደ ግብዣው ግባ አሉት። ነገራቸውን ሃማን ደስ አሰኘው፣ ግንቡንም አስደረገ። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጥንቶ ከፊት ለፊት ምስጋናው ከኋላ ስቦኛል። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ሁልጊዜ በጌታ በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። የሚፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ሲፈራረቅ ብርሃን ጨለማ ከቷል ወርድም ከምስጋና ማማ